አራተኛ ሸርጥ አለን። ልብሱ አንደኛ ምን ምን መሆን አለበት ነበር ያለው ሂጃቡ ሂጃቡ ሂጃብ ሊባል ሸሪዓ የሚያውቀው ሂጃብ ምን መሆን አለበት? አንደኛ ባፊን መሆን አለበት። ባፊር ማለት ምንድን ረጅም መላ ሰውነቷን የሚሸፍን እሺ፣ ባፊ ሁለተኛ ሁለተኛ ይሄን መሆን የለበትም በሉ ይሄን መሆን አለበት ነው አላ የኩነ ሸፋፈን ምን ማለት ነው? ሸፋፍ መሆን የለበትም። ዘርዛራ ልብስ መሆን የለበትም። እሺ፣ ሶስተኛ አላ የኩነ በይቀን ጠባብ መሆን የለበትም። ምን መሆን አለበት ማለት ነው እ በይቅ መሆን የለበትም። ምን መሆን አለበት? ዋሲዕ መሆን አለበት ማለት እኮ እሺ፣ ሸፋፍ መሆን የለበትም። ምን መሆን አለበት? ከፊፍ መሆን አለበት ማለት ነው። ረቂቅና ሸፋፍ አንድ ተመሳሳይ ናቸው። እሺ፣ አራተኛ ደግሞ አራተኛ አላ ተተሸባ ላትመሳሰል ብሪጃሊ በወንዶች ላይ አትመሳሰል፣ ሊባሲሃ ባለባበሷ የማንኛውም ሃይማኖት ይከለክለዋል። የማንኛውም ሃይማኖት ይከለክለዋል። ይሄ መጀመሪያ ተገዢ አይደሉም እነሱ ሃይማኖት አይመራቸውም። የነሱ እነሱ ደግሞ የኛ ሞዴሎች አይደሉም። ዘፋኞች የረከሱ እነዚህ እዚህ ያለው ይሄ እነዚህ የኛ ሞዴሎች አይደሉም። በጣም የወጡ የለቀቁ ናቸው ራሳቸው ሲሄዱ ወደ መቅደሳቸው ሲሄዱ ጉርድ ጉርድ እየለበሱ ለብሰው ይሄዳሉ። ሲመለሱ ቃሪያ ፍሯን ገጭ አድርጋ ነው የምትሄደው። ታክቲኩ የቅጽበት አምልኮ ማለት ነው። ላ ሙስሊም ምንጊዜም በአምልኮ ላይ ነው። ምንጊዜም በአምልኮ ላይ ነው። ሙስሊም ምንጊዜም ለጌታው ታዛዥ ነው። እርካታም ያለው ለዚህ ነው። ወላሂ አላህ ከተሸበሃ መመሳሰል የለባትም ብርጃል በወንድ ሲሊባሲሃ በልብሷ የወንድ ልብስ ከተባለ አትልበሰው። ሱሪ ሁሉ የወንድ አይደለም። ሱሪ አለ ከሂጃቧ ስር ተለብሰዋለች። ያለ አለ የሚፈቀድላት አይሻም ነብዩ አለይሂ ሰላቱ ወሰላም እንትን ብለውላታል። ለብሳለች ከስር ሱሪ አለ። ዋናው ይሄንን ተሸብህ የሚያመጣውን ቃሪያ ሱሪ አትለብሰው ሱሪ የሚሆን ነገር መሆን አለበት። ከታች ሱሪ ነገር ትለብሳለች። እንግዲህ ለዚያ ሱሪ ሰፋ ያለ ሱሪ ያለ በቃ የሴት ሱሪ አድርገው ከሂጃቧ ስር ማለት ነው እንጂ ቃሪያ ሱሪ ቢያንስ በተሸቦነት ትከለከላለች። ፈቀድ ለአን ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ተራግመዋል። አልሙተሸቢሃት የሚመሳሰሉ ሴቶችን ሚነኒሳ ከሴቶች የሚመሳሰሉ ቢሪጃል ወንዶችን የሚመሳሰሉ ሴቶችን ነብዩ ስብስብ አድርገው ረግመዋቸዋል። በጣም ክልክል ነው። ወላአነ አልሙተረጅላት ወላአነ ተራግመዋል ነብዩ ዐለይሂ ሰላቱ ወሰላም አልሙተረጅላት አልሙተረጅላት ሚነኒሳ ከሴት ወንድ ወንድን የሚሰራቸው ሙተረጅላት ማለት ረጁል ረጁልነት የሚሰራቸው ማለት ነው። ሙተረጅላት ነው። ሙተረጅላት ማለት ምንድነው? ረጅል ረጅል እየሰራቸው ማለት ሙተረጅላት ሚን ኒሳ ከሴቶች ከሱም ደግሞ ሙኸነት የሚባል አለ። ደግሞ የሱ ሙኸነት ሴት ሴት የሚሰራው አለ። ድምፁንም እንደ ሴት ቅላጤ አካሄዱን ሁሉ ማንኛውንም እንደ ሴት እንደ ሴት የሚሰራው አለ። ሴት ሴት መሆን የለብንም። ወንድም ወንድ መሆን አለበት። ለተፈጠረለት አላማ ነው መቆም ያለበት። ወላሂ ምን አልዓጀብ ነገሩ የተቃራኒ የመሆኑ ወንድ ልጅ አሳጥር ለአንተ መጋለጥ አለበት ተብሏል። ምን ያደርገዋል? አጭለቀዋል። ሴት ልጅ ደግሞ አስረዝም ይብላለች። ይተዋው ታወጣዋለች፣ ባቷ ድረስ ታወጣዋለች። ነገር ሁሉ የተቃራኒ በቃ አቅጣጫውን የለቀቀ ወንድም ራሱ ጠባብ ልብስ መልበስ የለበትም። ጠይቅ ለሴቶች ብቻ አይደለም። አንተም ቃላት ሁሉ ግልጽ እንዳታደርግ ይቅርብህ። ወላሂ ተው አትልስ። ጠበብ ያለ ስሪ ራሱ አትልስ። አንደኛ ነቢያቶችን ነው መመሳሰል ያለብን። ጀለቢያ ብትለብስ በጣም ጥሩ ነው። ማሻአላህ ነቢያት ጋር የነቢያት አካሄድ ነቢያቶች ሀታ ፊልም ላይ እንኳን ሳይቀር ያወጣቸው በምንድን ነው? በሽርጥና ሱሪ የለብስ አይታችሁ ታውቃለች? የለም ወላሂ እኛ ይሄ ደሊላችን ስለሆነ አይደለም የነቢያቶች ሷሊሆች የምትመስለው ይህንን ስትለብስ ደግሞ የግድ ነው አይደለም። ሱሪ መልበስ የለብህም ማለት አይደለም። ልበስ ግን አሳጥር፣ ሰፋ ያለ ይሁን። ሆነ ጠባብ ቬል ሱሪ ምናምን ተው፣ እሺ ይቅርብህ። እሺ እንዳሽ ማለት ሙተረጅላት ስንል ሴቶችን ስንከለክል ያለን ጫና ሁሉ ሴቶች ላይ ማጉላታችን አይደለም። እኛም ጋር ያለው ይግባ እንጂ ስራት አለብን። እኛም እኮ ታዛዥ ነን፣ ወንድም ታዛዥ ነው። ለወንድም ሂጃብ አለው። አዎ ሂጃብ አለው። ወላሂ እንተ አልባኒ አንተ ዜል ሱሪ የምትለብስ ከኋላ ሶፍት ስራ ነው የሚሉት ከኋላ ከወንዶች ሲታቸው ቃል ሶላት እንዳቆሙ ይህ ከባድ መንተን ምዕራባውያን ያመጡ ውጥር አድርጎ ሐውለ ወላ ቁወተ ከኋላ ስገድ ይሉት ነበር በጣም አደጋ ነው። ዑለማዎች ራሱ እየተካለፉበት ነው። ይህን ቃል ምን ምን በሚለው ዙሪያ ላይ እየተካለፉበት ነው። ሱሪ አትልበስ አይደለም፣ ሌላ ነገር ደግሞ እንዳትወስድ ይከብዳል። ሱሪ ተከለከለ ብለህ ሱሪ አይደለም የከለከልኩ ምንድን ነው የተከለከለው? ጠባብ ሱሪ ጅንስም ይሁን ጨርቅም ይሁን አጥባህ አትልበሰው። ቬል ቶ ይቅርብህ። ቃሪያ ሱሪ ቶ አንተ ጭራሽ የኛ ባህሪ አይደለም። ወላሂ የአንድ ተቅዋ ያለው ሰው ባህሪ አይደለም። የግድ ዱርዬ መምሰል አለብን፣ ራፐር መምሰል አለብን። ላ አላህ ነቢያት ሷሊሆችን ለመመሳሰል መን ተሸበሀ ቢቀውም ሰው ዋናው ልብ ነው እንዳትል እንዳትሸወድ። ከኛ በላይ ብልጥ የሆኑት ነብይ ገልጸውታል። መን ተሸበሀ ቢቀውም ፈሆነ ለሁም በቃ መመሳሰል አለብህ። ልብህ እንኳን አይልፍም። ታገኛለህ። በመመሳሰል ራሱ ታገኛለህ። ላይ ኩን ተቀይ ኩል መተሳል ሴት ላይ ሚሴ ኒቃብ መልበስ አለባት ካልክ አንተም ጥሩ ልበስ። እሷ ላይ ጫና ብትጨነቅ እንዳትል የራስህን ጫና እየተገላገልክ ጥሩ فقد لعن النبي صلى الله عليه وسلم نبي ተራግሟል አልሙተሸቢሃት ተመሳሳይ ምን ኒሳ ከሴቶች ድርጃል ወንዶችን يمثلوا ወላ አነል ሙተረጅላት ወንዱ እንደሚሰራቸው ምን ኒሳ ከሴቶች ተራግመዋል ነብዩ አለይሂ ሰላቱ ወሰላም ወተሸቡሂሃ መመሳሰሏ ቢረጁል በወንድ መመሳሰሏ እንዴት ልጅ ሲልባሲ በሱ አለባበስ ከወንድ ጋር መመሳሰል ማለት ትርጉሙ አንተ ልበሰ ትለብስን ይመስል ማያክተሱ ብሂ ለወንድ የተለየ ልብስ ነውዓን በአይነትም ይሁን ልብሱ ወሲፈተን በአሰፋፉም ይሁን በስፌቱ ማለት ነው። ሲፋ ማለት በባህሪ የልብሱ ባህሪ የሴትና የወንድ ሊኖር ይችላል። አይነቱም ይሁን አይነት በከለርም ሊሆን ይችላል እኮ አንተ ዥጉርጉር የምትለብስ ከሆነ እሷ ዥጉርጉር ትለብስ ማለት አይደለም። አንድ አይነት ይሁን የተባለው ለምንድን ነው? አይስብም። እይታን መውሰድ የለበትም። የሆነ ከለሩ የሚስብ ነገር መሆን የለበትም። ተቅዋው እኮ እንደዛ ነው። የመዲና ሴቶች ምን አስመሰሉት አለችው አይሻ ረህመቱላሂ ረሂመላህ ኒሳ አልአንሳር የአንሳርን ሴቶች አላህ ይዘንላቸው አለች። በጣም አስደስቷትና ልክ አያው ቁርአን አያው እንደመጣ አይተን ሒጃብ ቁራ አስመሰሉት ትላለች ሰፈሩ እንዳለ ጥቁር እንዳለ አካባቢ ጥቁር ቁራ ታውቃላችሁ አይደል? አታውቁም? ጥቁር ቁራ እ እዚህ ራሱ አለ ይሄ አባኮዶ አይደለም። ጥቁር ቁራ ታውቃላችሁ? ጥቁር ቁራ አስመሰሉት ሰፈሩ እንዳለ ቁራ መሰለ ትላለች የተለቀቀበት መሰለ የአንሷርዬ ይፈቶች አያው ሲነበብላቸው ወጡ፣ አለቀ በቃ። ልብሳቸውን ይያዙ ወጡ፣ መላ ሰውነታቸውን እንዳናለበሱ ጉራባ አስመሰሉ ተላለ ሐዲሱ ሶሂህ ነው። ወላሂ ለኒቃብ ራሱ ጀሊል ይሆናል። ቁራ ሙሉ ሰውነቱ ምንድነው? ጥቁር ነው። አፉ ጭምር ጥቁር ነው። ከፊቱ የለው። <laughs> ምን አላችሁ መሰላችሁ አህባሾች? ጥቁር ቁራ አለ እዚህ ላይ ነጭ ያለበት የሆነ ቦቃ ነው እንደዛ ነው ቦራ ነው ምንድነው በለጭ እዚህ ላይ የሆነ ነጭ ያለበት ጥቁር ቁራ አለ ያንን ነው ነብዩ የፈለጉት ስለዚህ ጥቁር ሂጃብ ቻይናውን ልበሽና ከላይ ነጭ ሻርፕ ጠምጥም ያሏል በዚህ ነው አስጥተዋቸዋል እኮ ሊባኖስ ነው እንደዛ አይደለም አይደለም ወላሂ ጥቁር ቁራ አልጉራብ هو المعروف لدينا በጣም ይታወቃል وتشبهها من النساء بالرجال ولا انا المترجلات من النساء ተራግመዋል ነብዩ አለይሂ ሰላቱ ወሰላም وتشبهها መመሳሰሏን بالرجل بالرجل በወንድ መመሳ وتشبهها መመሳሰሏ አው ተሸቡሁሃ ሴት ልጅ መመሳሰሏ ቢረጅል በወንድ መመሳሰል ማለት ፊልባሴ ባለባበሱ በወንድ መመሳሰል ማለት ምንድነው ትርጉሙ ከተባለ አንተልበሰ ይሄ ነው ትርጉሙ ትለብስን ይመስል ማይቅተሱ ቢህ በወንድ ልጅ የሚለየን ነውዓን በአይነትም ይሁን ልብሱ ወሰይፈተን በባህሪውም ይሁን ፊ ዑርፊ በተለምዶ ኩል مجتمع بحسبه። እያንዳንዱ ህብረተሰብ በራሱ ሚዛን ነው የምንመስለው የወንድ ነው ብሎ ሆነ ህብረተሰብ ውስጥ የወንድ ነው ከተባለ ሰዑዲ የሴት ሊሆን ይችላል። እንደ አካባቢ ነው የምናየው። እንደ አካባቢ ይሄ ሴት ነው ይሄ ወንድ ነው የሚል ካወጡ ማለት ነው። ተሸቦ ማድረግ የለባትም። حتى ቲሸርት ላይ እኮ ሊሄድ ነው እንደዛ ከሆነ ለሴት ተብሎ የሚሰራል። የሴት እንትልበት የወንድ መልበስ የለባትም። ከሂጃብ ስር እንኳ ብታደርገው ጥሩ አይደለም። ተሸቦ ተሸቦሁ ጥሩ አይደለም። ተሸቦ ከሆነ እቤቷ ውስጥ ማንም አጅነብይ የሌለበት የወንድ ሱሪ መልበስ አትችልም። የተከለከለችው ሱሪ ስለሆነ አይደለም፣ ቅርጿን ስለሚያሳይ አይደለም። ምን ስለሚያ ምን ስለሆነ ነው? ተሸቡ ስለሆነ ነው። ብቻዋን ሆና ራሱ አይቻልም። ተሸቡ ከሆነ የከለከላት ጥበት ከሆነ የከለከላት ከአጅነብ እባሏ ፊት በፓንት መቆም ትችላለች። እባሏ ፊት ማንም ቅርጿን የሚገልጽ ነገር ማሳየት እንደውም መልበስ አለባት። እንደውም መልበስ ምን ማለት ነው? ለራሳችሁ ነው። ምን ገባኝ ሰዓት ስንት ነው? ይብቃል።